ሰባ ሶስተኛው አንቀጽ የሚያወራው ወደ አላህ ስብሓነሁ ወተዓላ ሰማያትና ምድርን የፈጠረ እንዲያውም ሰማያትና ምድርንም ሆነ ሌሎችንም ፍጡር ለመፍጠር ብዙ ልፋት የሌለበት ብዙ ውጣ ውረድ የሌለበት ጌታ መሆኑን በትክክል የሚያሳውቅ የቁርአን አንቀጽ ነው የሚነግረን። እስቲ አብረን እንየው። وهو الذي ይላል አላህ وهو الذي አላህ ማለት ያ ነው خلق السماوات والأرض بالحق ሰማያትና ምድርን ሰማያትና ምድርን በአግባቡ በትክክል በእውነት የፈጠረ ጌታ ነው አላህ الله هو الذي خلق السماوات والأرض بالحق ويوم يقول كن فيكون الله ما أننم نقر هن بالغزي كذا ما هنو الله سبحانه وتعالى هن بلوت አይ የሚልበት ፈጽሞ አጋጣሚም የለም ሁን ብሎት አልሆንም ማለት የሚችል አቅም ያለው የለም ሁን ብሎት ሳይሆን የሚቀር ነገር የለም الذي يقول الله كن فيكون عن أمره كلمح البصر أو هو أقرب ከአይን ብልጭታ አይን ገልጦ እስከ መዝጋት ድረስ እንኳን ኧረ ከዚያም በቀረበ ከዚያም በጠበበ ሰዓት ይሆናል ያ ናሩ ኩኒ በርደን እሳቱ ጨፌ ነው የሚሆነው ኩኒ በርደን ወሰላመን አላ ኢብራሂም إذا قيل له إذا قال الله سبحانه وتعالى إنما أمره إذا أراد شيئا أن يقول له كن عند النجر الله ما أدرك في فلك من النوم لو هوني لوال ودياونو ما هو النوم وهو الذي خلق السماوات والأرض بالحق ويوم يقول كن فيكون قوله الحق يا الله سبحانه وتعالى نقدر እውነት ነው ምንም አይነት ጥርጣሬ የለበትም የሚያጠራጥር ነገር የለውም قوله الحق من من من قوله الحق أن يكون لكل شيء لأي شيء يريد أن يكون كن مالته وله الملك نقسنا لسو بتانو وله لا لغيره لسو بتانو لما نم لليلا يقباو من الملك نقسنا متى يوم ينفخ في الصور በቀንድ በሚነፋበት ቀን ለሱ ብቻ ነው ነው الملك يومئذ الحق للرحمن الله سبحانه وتعالى راسه من ይላል لمن الملك اليوم ራሱ ይመልሳል لمن ብሎ لله الواحد القهار ብሎ لمن الملك اليوم ይህም ويوم ينفخ في وله الملك ለሱ ብቻ ነው ንግስና መቼ የውመ ዩንፈኹ ፊሱር ቂያማ ሲደርስ ይሄ በዱንያ ላይ እኔም ንጉስ ነኝ፣ እኔ ከዚህ እስከዚህ ገዥ ነኝ፣ እኔ እዚህ አስተዳዳሪ ነኝ ይለው ሁሉ ይለም የነበረው በሙሉ ይጠፋል። የኢስሙላው ነገስታት በሙሉ ከምድር ይጠፋሉ። እንዲያውም ደብቁኝ ደብቁኝ ይላሉ፣ አይቻልም እንጂ ሊመኒል ሙልኩ ልየውም ይላል። ዛሬ ማን ነው እስቲ ንግስና አለኝ ብላችሁ ትደራደሩ የነበራችሁ ሰውን በየአካባቢው ታሳድዱ የነበራችሁ የት አላችሁ ይላል له الملك قوله الحق وله الملك متى يوم ينفخ في الصور وله الملك يوم ينفخ في الصور لمن الملك اليوم لله الواحد القهار الملك يومئذ الحق للرحمن وكان يوما على الكافرين عسيرا والمراد بالسور القرن الذي ينفخ فيه إسرافيل عليه السلام ይሄ ፊሱሪ ማለት ያ ቀንድ የምንለው ነው ቀንድ መሳይ ማለት ነው ቀንድ አይደለም فعن رسول الله صلى الله عليه وسلم أنه قال إن إسرافيل قد التقم السور إسرافيل የሚባለው መላይካ ቀንዱን አፉ አስገብቶ ነው ያለው እያጠበቀልኝ ينتظر እየተጠባበቀ ወሐና ጀብሃተሁ እንደዚህ አንገቱን ገትሯል ሊነፋ ينتظر متى يؤمر فينفخ መቼ ታዞ እንደሚነፋ እየተጠባበቀ ነው ያለው رواه مسلم في صحيح رواه الإمام أحمد عن عبد الله ابن عمرو قال قال أعرابي يا رسول الله ما السور سور من دنو يوم ينفخ في السور مالت من يمنفون ذلك سيباته قرن ينفخ فيه يمين يمنفابت عند مسايا الله يوم ينفخ في السور وهو يوم يعلم الغيب والشهادة كسوات يتصور تنم سوات قرب يهونوا نقروا تنم هلو نم بكل النفن الغيب عن الخلق ከሰዎች የራቁ ማለት ነው እንጂ ከአላህ የራቁ ነገር የለም ለአላህ ስብሓንሁ ወተዓላ የሚርቀው ነገር ስለሌለ ማለት ነው عالم الغيب والشهادة يعني أن عالم الغيب وعالم الشهادة هو الذي ينفخ في السور عالم الغيب والشهادة هو الذي ينفخ في السور ما لفهم هذا اللم الله سبحانه وتعالى عالم الغيب ነው ውዝ የተደበቁ ነገሮች እኔ እናንተ ማናቃቸውን ሰዎች በያሉበት ትዝ የማይላቸውን እንኳን ሊያውቁት መኖሩን የማያውቁትን የሚያውቅ ጌታ ነው አላህ አሸሃዳ ሁሉም ሰው የሚያውቀውን ነገር አላህም ያውቀዋል ከኔ የሚደበቅ ነገር አለ ብለህ የምታስብ ከሆነ ተሳስታችኋል ማለት ነው وهو الله الحكيم ጥበበኛ ነው አልኸቢር ውስጥ አዋቂ ነው እና አላህ ሰማያትና ምድርን የፈጠረ ጌታ ይህንን ማድረግ የሚያቀተው እንዳልሆነ በትክክል ልታውቁ ይገባችኋል ለማለት ነው ወይዝ ቃለ ኢብራሂሙ ሊአቢ ኢብራሂም ለአባታቸው ያሉበትን አስታውሱ ይላል አላህ አዘር ስሙ አዘር ይባላል የኢብራሂም አባት ነው ይሄ ሰውዬ አባት አይደለም ብሎ የሚከራከሩ በጣም ብዙ ሰዎች አሉ አዘረ ፉላኑን ፉላንን ኢዛ ዓወነሁ አዘር ማለት ረዳት ደጋፊ ምንድን ነው የሚባለው ክንድ ሁነኝ ምናምን ገደፋው ምን ምን ነበረ የሆነ ነገር አለ አማርኛ የነ አዘር አይነት ስም አለ አዘር ማለት እኮ አዘረሁ ዩአዚሩሁ بمعنى ايش عاونه ረዳት ማለት ረዳው ማለት ነው ስሙ በአረበኛ ወደ አረበኛ ሲት ወደ አማርኛ ሲተረጎም ደግፌ ምናምን ማለት ነው። ምን ደግፍ ክንድሁነኝ የለንም ነው የሚባለው። የለብንም ሳይሆን የለንም፣ አልታደልንም ለእንዲህ ያለ ስም ነው። ገድፈኝና ክንድሁነኝ በማጣት ደስ ይልሃል? እሱ ሌላ ነው። አላ እሱን አልልም። እሱን ዋስትና አልወስድም። አንተና መሰሎቻችሁ ትሆናላችሁ እንጂ የወሎ ዑለማ አዘረ ወአዚሩ ይሄን የተየት ተምሬው ነው ዛሬ ከነ ከነሱ ነው የወሰድኩት አፍ አዘር አባት አይደለም ብሎ አላህ አዘር አባት ነው እያለ አይደለም ማን ጋር ነው ክርክሩ መሐመድ ዘይን ጋር እኮ አይደለም አዘር ምን አለ አላህ እስቲ እንደገና እንየው ቁርአኑ ተሳስቼ ይሆን ወይዝ ቃለ ኢብራሂሙ ለምን ለማን እና ከዚህ በኋላ አይደለም ብሎ እንደው ምን አይነት ጀግና ደፋር ነው ሰው እንኳን እንደው ትንሽ በእድሜ አንድ አምስት አምስት ዓመት የሚበልጠው ሰው እኮ ሲናገር አረ እሱ ያውቃል ነው የሚባለው ረቡ ልዓለሚን የቁል አቢ ላ አባበርን ሰይ ለነገሩ ለመዷ ነቢ እንዲህ ብለዋል ሲባል ቢሆንም እንዲህ እኮ ለማለት ነው እያሉ የነቢን ሐዲስ ሲያስተካክሉ ኖሩና ከዚያ በኋላ ደግሞ የአላህንም ቃል ጀመሩ አይሆን እስቲ የትኛው የቁርአን አያት ነው አባታቸው ኢብራሂም አባት እንዳይሆን አንዳንዶች እኮ የሚሉት እንዴት እንደዚህ ይሆናል ወደ ሳት እንዴት ይሄዳል ነው የሚሉት ታዲያ የማን ልጅ ነው የሚቃጠለው የእሳቸው ልጅ አይደል ግማሹ የሚቃጠለው የኢብራሂም የልጅ ልጅ አይደል ይሄ ሁሉ ኩታውን ዘቅዝቆ ተገትሮ የሚውሉ የኑህ ልጅ አይደል የአደም ልጅ አይደል ይሄ ሁሉ እና እንግዲህ ልጆቹ እሳት ስለገቡ አባቶቻቸው እሳት ስለገቡ ልጆቹ አሁንም የስንት ነብያት አባቶች እንደዚህ አይደል እንዴ የኑህ ልጅ አይደል በቁርአን انه عمل غير صالح ያለን ضرب الله مثلا للذين كفروا امرأة ايش امرأة من ጀደኑ ወላ ጂራን ነው ኖ የኑህ ሚስት ራሱ አብራ ስትደርቅ ነበረች የአገር እንኳን ያው ክርክሩ አላዋጣም ተው ያ ኢብራሂም ለይን ለም ተንተሂ ላርጁመነከ ወህጁርኒ መልያ እሳቸው ሞከሩ ያ አበቲ لما تعبد ما لا يسمع ولا يبصر ولا يغني عنك من الله شيئا وتعالى أوه يا إبراهيم لئن لم تنتهي لأرجمنك واهجرني مليا قال سلام عليك سأستغفر لك ربي إنه كان بي حفيا أيوة عباتنا السوا عباتنا وبدين لهم إن إبراهيم وعظ أباه في عبادة الأصنام وزجره عنها ونهاه يقول له ኢብራሂም ምን አሉ አባትየው አተተኺዙ አስናመን አሊሃ ጣዖቶችን አምላክ አርገህ አማልክት አርገህ ትይዛለህ ይያዛል አየ ነውር ነው እኮ ነው አንዳንዶቹ ውሃ ወደ ላይ አይፈስምና ልጅ ለአባቱ አይመክርም ይላሉ እንዴ ልጅ ማለት እንደው የሚመክር ነው እንጂ አባቱን የሚመክር ነው ልጅ አይመክርም በእርሻ ጉዳይ ምናምን እንደዚህ ላይናገር ይችል ይሆናል በቤት አሰራር ጉዳይ ዘንድሮ ለነገሩ ልጆች ናቸው መሐንዲስ የሆኑት ልጆች ናቸው እርሻውንም የሚያውቁት አዘራሩንም እንዴት እንደሚያፈራ ታዲያ ዒልምማ ደረስነት ደርሶ የመጣ ልጅና ቤት ያለ ሰው አንድ ናቸው እንዴ አባትየው ፋቲሃ ሳይደቅለት እሱ ነው ቀርቶ ይመጣል አባትየው እዚያው ነው ያለው እዚያው ቤት ፋቲሃ እያከና እያለ ነው ልጁ ግን ነው ቀርቶ በላጋ ቀርቶ ይመጣና አለባበስ እንኳን የማይችል አባቱ ነው ያነ ሸህ አባት ነው እየተባለ ሲከበር እንኖራለን። ያ ኢብራሂምም አባት ከዚህ የተለየ አይደለም። ባይሆን እሳቸው እንደኛ ሼኾች አይደለም። አባታቸውን እንዴት እንደተከራከሩት ሱረቱ መርየምን በደንብ ማንበብ ያስችላል ያስፈልጋል። ኢብራሂም አላባታቸው በጣም ተናጋሪ ናቸው። በጣም እንዲህ አባት ማለት አባቱን የሚወድ ማለት ኢብራሂም ናቸው። ተመልከተው ኢብራሂም እዚህ ምን አሉ? አተተኺዙ አስናመን አሊሃ ጣዖቶችን አምላክ አድርገህ ትይዛለህ። ደግሞ ስለ ጣዖቶች እኮ ይብራ አባትየው ያውቃል እኮ እንጨት ከጫካ ይሄዳል፣ ቆርጦ ያመጣል፣ ከዚያ ያስተካክላል፣ ጆሮ ማንጠልጠያ ምናምን ሁሉ ይሰራለታል፣ መቋሚያ እግር ይሰራለታል። እምቢ ሲል በምን በብስታ ይቀጠቅጠዋል። ከዚያ በኋላ ተሰርቶ በቃ ሲባል አምላክ ይሆናል። ጤና ይስጥልኝ በሰላም ያዋልከኝ በሰላም አሳደረኝ ሊባል ማለት ነው እንጨቱ ሰው በአላህ እንዲህ መጨረሻው ራሱ የሰራውን ያመልካል ሌሎች ያረጉት እንኳን ቢሆን እንደው መስሏቸው ነው ሊሆን ይችላል ይሄ እንጨት ላይ ሆን ይችላል ድሮ ብሎ ሊያስ እሱ ከጫካ አምጥቶ ለዚህ ነው ኢኒ አራከ ወቀውመከ ፊ ضላል ሙቢን እኔ አንተና ህዝቦችህ በግልጽ ስህተት ውስጥ እንደሆናችሁ ነው የሚታይ እኔ አልደብቅህም وكذلك نري إبراهيم ملكوت السماوات والأرض وليكون من الموقنين ልክ በዚህ መልኩ ለኢብራሂም የሰማያትንና የምድርን ንግስታት አሳየነው መለኩት ሰማዋቲ ማለት ሙልክ ሰማዋቲ ወልአርድ ማሊክ ሰማዋቲ ወልአርድ የሆነውን አላህን አሳየነው የአላህን ስልጣን በትክክል እንዲረዳ አደረግነው ማለቱ ነው አይ ኑበይኑ ለሁ ወጅሀ ዲላለቲ ፊ ነظሪሂ ኢላ ኸልቂሂማ የሰማያትና የምድርን ግዛትና ስፋት እናሳየዋለን ማለት በእነዚህ ተረድቶ خالق السماوات والأرض የሆነ ጌታ እያለ እንዴት እሱን ትገዛለህ ይሉታል ነው ለምን እንዲሆን ወሊየኩነ ሚን አልሙቂኒን ካረጋጋጮች እንዲሆን ነው ኢብራሂም ይህንን የምናሳየው በእኛ ያረጋገጠ ሆኖ አባቱ በምንም ነገር ቢወሰውሰው ቢያስፈራራው እንዳይመለስ እናረገዋለን ይላል ኢኒ አራከ ወቀውመከ አይ ሳሊኪነ መስለከክ ፊ ضلال ሙቢን ታኢሂነ ላ የህተዱን አይነ የስልኩን ቀናው መስመር የት እንዳለ የማያውቁ የተደነጋገሩ የተደነባበሩ መሆናቸውን አይቻለሁኝ አሉት ለአባታቸው ሱረቱ መርየም ላይ ያለው ከ41 እስከ 48 ያሉት አንቀጾች እንዲህ ነው የሚሉት واذكر في الكتاب إبراهيم إنه كان صديقا نبيا مريم لاي ከ41 እስከ 48 ድረስ ተከታተሉት ኢብራሂምን አውሳ ንገር በኪታቡ ውስጥ ኢብራሂም ይነሳ ኢብራሂም በጣም እውነተኛ ነብይ ነበረ إذ قال لأبيه ለአባቱ ያለ ጊዜ እውነተኛ ሰው መቼ ይለያል መሰለ በሰው ላይ መመስከር፣ በጉረቤት ላይ መመስከር ይቻላል። ሰዎችን መተቸት፣ ሩቆችን ምናምን ይቻላል። ግን ቤትን መተቸት፣ አባት ጋራ በዲን ላይ መከራከር፣ ከልጅ ጋራ መወያየት፣ ከሚስት ጋራ መከላለፍ ይሄ የእውነተኝነት መለያ ነው አይደል? ሁሉም ሰው እኮ የውጭ ጀግና ነው። እቤቱ ሲመጣ ግን ልፍስፍስ ነው የሚለው። በተለይማ በተለይ የሚወዳት ሚስት ያለው ሰው አላህ የፈተነው ማለት ነው። አላህ የፈተነው ሰው እሷ ደግሞ ከአላህ ጋር ጠበኛ ከሆነች ምን ያረጋታል? አይፈታት፣ ይወዳታል። አይለቃት፣ ዝም ብላ እንደ ልብሽ እንዳይላት ከአላህ ጋር ጠላት ነች። ምን ያደርጋል? ልብስ ሊገዙ ይሄዳሉ። እሷ የምትመርጠው ፋሽን በሙሉ መጥፎ ነው። ለእሷም ለልጆቿም የምታሰብ እሱ ነው የሚከፍለው ምን ያደርጋል እሷ ጋር ከተጋጨ ገበያ ላይ ማታ መቀጫ አለበት ዝም ነው ሰርግ መልስ ድግስ ምናምን ስትል አዎ እችናታ ነፍስያ ኢብራሂምን ወዝኩር ፊል ኪታቢ إنه كان إبراهيم إنه كان صديق نبي نبرو ስለዚህ صارح أباه فقال يا أبتي لما تعبد على من على كتب إبراهيم تاده من على إذ قال لأبيه يا أبتي لما تعبد ما لا يسمع ولا يبصر ولا يغني عنك شيئا أباتي أباتي يير لما تعبد لمن تعمل كله ما لا يسمع جروا إلى الله اسمع إلى الله ما يسمع ولا يبصر يماي ولا يغني عنك شيئا كأنت من الكلاكل اللي يماي يا أبتي أباتي إني قد جاءني من العلم ما لم يأتك أنت يالقباه أني قبتنيال أنت يالاوكون أني أوكاله لأنت لن يتلكون يال فاتبعني أهديك صراطا سويا أني أنت كتلين أنا من قر لا تيزر لا سايي تككلين يوم مزنو يا أبتي لا تعبد الشيطان أرى شيطان ناس تملك إن الشيطان كان للرحمن عصيا لا زان يجيت الله አመፀኛ ነበር እንዴት እሱን ትገዛለህ ያ አበቴ አባቴ እኒ አኻፉ አን የመሰከ ዐዛቡ ሚን አርረሕማን ከአዛኙ ጌታ አላህ ጨክኖብህ ሊቀጣህ ይችላል ብዬ ፈራለሁኝ የያዝከው ነገር የሚያስጨክን ስለሆነ ፈተኩነ ሊሸይጣኒ ወልያ የሸይጣን ጓደኛ ዘመድ ትሆናለህ ቃለ አራቂቡን አንተ አን አሊሀቲ ያ ኢብራሂም ጃሂል ነው ሆዶ ሆዶ የእኛን አምላክ ስተሃል ማለት ነው አማልክቶቻችንን ተው ገና ሲጀምር አሊሃ አላቸው ብዙ ናቸው በየሳምንቱ አንዳንድ ቢጠርም በአመት ስንት ሊሆኑ ማለት ነው ታዲያ እንዲህ ነው ያለው እኮ እና እና አቡላህብ እንዲህ ነው ያሉት እኮ አንተ የአምላክ ድሃ ሆንክ እንዲህ አሏቸው አለይሂ ሰላቱ ወሰላም ምን ነው ቅድማያቶች ምንም ያልነበረን መካ ላይ 360 አምጥተው እዚህ ሰብስበውልህ ዝም ብለህ ማፈስ ሲገባ አምልኮት ሊያፍስ አንድ ጊዜ ለሁ በል አንድ ጊዜ ልላት መመናተል እኮ ነው አስሉ ለሶስት አምላክ ለአራት አምላክ መታዘዝ አደጋ ነው የበላይና የበታች አለቃ እንኳን እርስ በራሳቸው ሲጋጩ የሚመጣው መከራ በጣም አደጋ እኮ ነው አንዱ እንዲህ ያርግ ይላል አንዱ እንዲህ ያርግ ይላል አርባብ ሙተፈሪቁነ ኸይር አም አልዋሂድ አልቀሃር አህ ዱዓት ስጅን የእስር ቤቱ ባለሙያ የእስር ቤቱ ዳዒ ዩሱፍ እንዲህ አሉ አርባብ ሙተፈሪቁነ ኸይር አም ላሁ ልዋሒድ ልቀሃር አንድ አምላክ መታዘዝ ይሻላል ሁሉን መድረግ የሚችል ወይስ እንዲያው የተልከሰከሰ የተልፈሰፈሰ አማልክቶችን ይዘህ መሄድ ይሻላል يا أبتي قال أراغب أنت عن آلهتي يا إبراهيم أو رغب عنه مالتنا رغب فيه عليكم السلام ورحمة الله وبركاته رغب رغب عنهن رغب فيه يتلينات رغب عنه مالت الله مالته أراغب عن آلهتي مالت أنت بعيد خلاص تركت آلهتي رغب فيه بهن رد ኦ ይፈልገዋል ማለት ነው ትፈልጋቸዋለህ ማለት ነው አራግቡን አንተ አን አሊሃት ያ ኢብራሂም ኢብራሂም አማልክቶችን ተውካቸው በቃ እኛና አባቶች ልጆች ዘመዶች ስናመልካቸው የነበሩትን መተው ነው አዎ ያሉት ይመስላል ለኢን ለም ተንተሂ ከዚህ ተግባር ባታቆም ለአርጁመነክ በድንጋይ ነው መወግርህ ወህጁርኒ መልያ እንግዲህ ከዚህ በኋላ ለዘላለም እኔ ጋር እንዳትመጣ ابعد عني لا ترجع لي يا الله ابراهيم قال سلام عليك ሰላም ላንተ ይሁን ሰላም ሙታረካ ይባላል እንዲህ ያለው ለመተው ዝም ብለህ በቃ እንግዲህ ቻው የምትለው ነገር የለም የሆነ ሰው አልግባባ ስትል በቃ ተው እሺ ቶ እንዳለ ታፍኖ እሺ ምንድነው ተከድኖ ይብሰል ተከር ነው ይብሰል እኔና አንተ ግን እተውሃለሁ አላሉ ተመልከቱ የሳቸው ምን ያህል አዛኝና ሩህሩህ እንደሆኑ ተመልከቱ እንደሚሉ سأستغفر لك ربي። አንተም ቢያልክ አይደላው አንተም አታውቅ ደንቆሮ ስለሆንክ አዎ አዎ እኔ ግን ጌታዬን አንተ መለመን አይቀርም ኢነሁ ካነ ቢ ሐፊያ ኢነሁ ካነ ረሒመን ቢ እኔ ሁላ አላህ سبحانه وتعالى በጣም ይወደኛል ያዝንልኛልና إن شاء الله አንተን እንዲምርህ እለምንልሃለሁኝ አሉት ሐፊይ ማለት አዛኝ ማለት ነው ወአዕተዚሉኩም ወማ ተድዑን እናንተንም ሆነ እናንተ የምታመልኳቸውን እለቃለሁ ሸሻለሁ ሚን ዱንላህ ከአላህ ሌላ የምታመልኳቸውንና አንተን ትቻችኋለሁ ከዛሬ በኋላ ወአድዑ ረቢ ጌታዬን ብቻ ለምናለሁኝ አሳ አላ አኩነ ቢዱዓኢ ረቢ ሸቂያ ጌታዬን በመለመን ግን እድለቢስ እንደማልሆን ተስፋ አደርጋለሁኝ አሉ ግን ለመኑ آه وما كان استغفار إبراهيم لأبيه إلا عن موعدة وعدها إياه فلما تبين له أنه عدو لله ماذا فعل تبرأ منه خلاص فكان إبراهيم عليه السلام يستغفر لأبيه مدة حياته فلما مات على الشرك وتبين إبراهيم ذلك عباتي يوم نمسى ملت اندموت بزياو اندك التلشوق ورجع عن الاستغفار له وتبرأ منه كما قال سبحانه وما كان استغفار إبراهيم لأبيه إلا موعدة وعدها إياه فلما تبين له أنه عدو لله تبرأ منه إن إبراهيم لأواه حليم رجع تواب إلى الله سبحانه وتعالى ትናንትና ለምኛለሁ አሁንም ከሞተ በኋላ ማርልኝ ብለው ይልመላ እስካሁን ድረስ ሞክራለሁ ከዚህ በኋላ ثبت في الصحيح أن إبراهيم يلقى أباه آذر يوم القيامة يقام كان يقيمتال إبراهيم عباداتشو فيقول له آذر يا بني اليوم لا أعصيك لجي زاري في الكون قرن لتعزز زقجنين هلال فيقول إبراهيم أي ربي ألم يعدني أنك لا تخزيني يوم القيامة يقام يوم يبعثون የሚቀሰቀሱ ቀን አታሳፍረኝም ብለኝ አላሳፍርህም ብለኝ የለም እንዴ ያ ረብ እና እንዴት ነው ያ ነገር ይላሉ ወአዩ ኺዝይን አኽዛ ሚን አቢ አልአብዓድ ታዲያ ይህን የመሰለ አባትን በዚህ አይነት ውርደት ላይ ከማየት የበለጠ ምን ሊመጣ ነው? አሁን ድረስልኛ እንግዲህ ያቺ ቃል የገባህልኝ ይላሉ። ፈዩቃሉ ያ ኢብራሂም እንظር ማ ወራአክ ከኋላ ያለህን ተመልከት እስቲ ዞር በልናይ ፈኢዛሁ ከዚያስ መለስ ሲሉ بذيخ متلطخ فيؤخذ بقوائمه فيلقى في النار በተለያየ ነገር የቆሸሸ ቆሸሽ ያለ ነገር ከዚያ ተጨመላልቆ ያለ ነገር ያያሉ ዞር ሲሉ እሱ ያ አንዳልጦት ወይም አንሸራቶት እንደሚወድቅ ወደ ጀሃነም እሳት ሲወረወር ያሉ አባታቸው ያሉበት አባታቸው የሚያጋጥመውን ነገር ሲነግረን ነው إبراهيم وإذ قال إبراهيم لأبيه آذر أتتخذ أصنامنا آلهة إني أراك وقومك في ضلال مبين عندي قالوا بهلا وكذلك نور إبراهيم ملكوت السماوات والأرض وليكون من الموقنين فلما جن عليه الليل رأى كوكبا لليت سيجلم باتشو كوكب أيو كوكب قال هذا ربي يني جتا يهنا والو ፈለማ አፈለ ሲሄድ ሲጠፋ ቃለ ላ ኡሕቡ ልአፊሊን የሚጠፋም አልፈልግም የእኔ ጌታ ሌይል ነሃር የሚገኝ ነው እንጂ ብቅ ጥልቅ የሚል አይደለም ለማን ጥሎን ነው የሚጠፋው እኔ ለዚህ ነው እኮ እቺ ተሰቀለ ምናምን በተሰቀለ ቀን ማን ሊጠብቀን ነው ጎበዝ እንኳንም ዒሳ ጌታ አይደለም ተሰቀለ ከተባለ በተሰቀለ ቀን ማን ነው መን ሰይኩን رب العزة والجلال الله ليس آفلا أها إبراهيم እንግዲህ እያስተማመኑ እኮ ነው ሰው ትልቁ ኮከብ ነው እስቲ ትልቁ ኮከብ فلما رأى الشمس فلما رأى القمر بازغا ጨረቃውን ደግሞ ወጥቶ በጣም ፋፍቶ ሲያዩት قال هذا ربي ይሄ ነው ይሄ ትልቅ ሻል ያለ ስለሆነ ይሆናል فلما أفلت فلما أفل قال لئن لم يهدني ربي لأكونن من القوم الضالين ጨረቃውም ሲሄድ አይ እንግዲህ ጌታዬ ቀናውን መንገድ እሱ ካልመራኝ በስተቀር ከተሳሳቱት ሰዎች መሆኔ ነው ልሳሳት ነው فلما راى الشمس بازغه ፀሐይ ወጣ ደግሞ ሲያይ አሁን ፀሐይ ትበልጣለች እንግዲህ ኮከብ ነው ከዚያ ቀጥሎ ጨረቃ ከዚያ ፀሐይ ፀሐይ ወታ ሲያዩ ቃለ ሃዛ ረቢ ሃዛ አክበሩ ይሄ ነው ጌታዬ ይሄ ደግሞ ሻል ያለ ነው ከፍ ያለ ነው አሉ ፈለማ አፈለት እሷ ስትገባ قال يا قوم إني بريء مما تشركون ህዝቦች እኔ እናንተ ከምታመልኳቸው አማልክት ሁሉ ነፃ ነኝ እንኳን ግዑዙ እንደዚህ ድንጋዩ እንጨቱ፣ ዛፉ ሰው አይደለም ጎበደኑ አይደለም ይሄው የሚንቀሳቀሰው ፀሐይ እንኳን የሚንቀሳቀሰው ጨረቃ እንኳን ለአምላክነት አልበቃም። ታዲያ إني بريء مما تشركون إني ወጀህቱ ወጅህየ ራሴን አስገዝቻለሁ ሊለዚ ፈጠረ ሰማዋት ወልአርድ ለዚያ ሰማያትንና ምድርን ለፈጠረ ጌታ ለአንድ አላህ حنيفا قد يالكسهن مائلا إلى الحق عن الأديان الباطلة والزائغة وما أنا من المشركين كتاوت أملاكيوش فلسما يدلهم مني ما كان إبراهيم يهوديا ولا نصرانيا ولكن كان حنيفا مسلما وما كان من المشركين ادعاء اليهود انتماءهم إلى, إلى, إلى إبراهيم وكذلك النصارى كذب وافتراء አይሁድና ነሳራ የአብርሃም ተከታይ ነን ውሸት ኢብራሂም ጣዖት አያመልክም አስሉ የሁዲያ ወነስራንያ ما جاءت الا بعده بقرون የት ይመጣል وحاجه قومه ኢብራሂም ህዝቦቻቸው ተሟገቷቸው قال اتحاجوني في الله በአላህ ጉዳይ ላይ ነው የምትሟገቱኝ ወቀድ ሀዳኒ ቀጥተኛውን መንገድ መርቶኝ እያለ አላህ እናንተ አሁን ትሟገቱኛላችሁ ወላ አኻፉ ማ ቱሽሪኩነ ቢህ እናንተ በአላህ የምታጋሩትን አልፈራም ኢላ አን የሻአ ረቢ ጌታ ከሻብኝ እንጂ ምንም ነገር መሆን ስለማልችል ወሲዐ ረቢ ኩለ ሸይኢን ዒልማ ጌታዬ ደግሞ ሁሉን ነገር በእውቀት አካቧል አፈላ ተተዘከሩን ታዲያ የአላህን ሀያልነትና የእናንተ አምላክ ደካማነትን አታስታውሱም አፈላ ተዕቅሉን አፈላ ተተደበሩን አፈላ ተተፈከሩን وكيف أخاف ما أشركتم ولا تخافون أنكم أشركتم بالله ما أنا منزل به عليكم سلطانا وكيف أخاف إن انديت فرالهي ما أشركتم إن أنتم متقروا بالله انديت فرالهي ولا تخافون ان انت ما تفروا ستونوا انكم اشركتم بالله ما لم ينزل به عليكم سلطانا ምንም አይነት ማስረጃ ያለለውን በአላህ ላይ ያጋርታችሁ እናንተ ሳትፈሩ እኔ አላህን ብቸኛ አምላክ አድርጌ ይዤ እናንተ ምንም የማይሰራ ያዛችሁት አምላክ እንዴት ትፈራለህ መፍራት የሚገባው ማን ነበር فأي الفريقين أحق بالأمن إن كنتم تعلمون እውነት የምታውቁ ከሆነ በሰላም በአምን ምንም አይነት ባለመፍራት የትኛው ቡድን ነው ተገቢው ብላችሁ ታምናላችሁ አነ ወላ አንቱም በአላህ ስብሓንሁ ወተዓላ ብቻ ያመነ ነው الذين آمنوا ولم يلبسوا إيمانهم بظلم أولئك لهم الأمن وهم مهتدون أيه الذين آمنوا بالله ولم يلبسوا إيمانهم بظلم أي بشرك أولئك لهم الأمن في الدنيا والآخرة وعد الله الذين آمنوا አንዳንዶች እኮ በዱንያም ሰላም ናቸው ሲባሉ አይ እንዴት ይሆናል ይሄው እየተደበደብነ በያለንበት ሁሉም እየተባክ አሩን እየበላ እንዴት ነው ትላለህ አሃ ሸርጥ አጓለህ ነዋ اسمعوا ما قال الله وعد الله الذين آمنوا منكم وعملوا الصالحات من وعد ماذا وعد ليستخلفنهم في الأرض كما استخلف الذين من قبلهم وليمكنن لهم دينهم الذي ارتضى لهم وليبدلنهم من بعد خوفهم أمنا شرط يعبدونني لا يشركون بي شيئا هي كتم الله وعدنا بالتمكين وعد بالأمن أما تخلف وتتعلق عنده بقبر عنده بولي عنده بنبي عنده بملائكة عنده بنجت عنده ዝባዝንከ እያልክ እንትን እያመለክ ማን ያድንህ ለመሆኑ ሲቸግርህ ማንን ነው የምትጠይቀው تعرف إلى الله يعرفك في الشدة يعرف تعرف إلى الله في الرخاء يعرفك في الشدة በትክክል ወደ አላህ ስብሓንሁ ወተዓላ ሐጅ አለኝ የሚል ሰው በምቾትም ጊዜ ወደ አላህ ጠጋ ነው እንግዲህ ሲቸግር አይደል ያ ረቢ የምትለው ላ ይሄማ ኳስ ያረጉት የሚመለሰው ፍየል ነው አይደል አትምክ የተባለችውን እኮ ፍየል ስትመታ ትመለሰ አ ክልክል ነው እንዴ ብላ ትመለሳለች ግን ሻል ሲላት ለቀቅ ሲያደርግ ድምጧ ሲጠፋ ህመሙ ሲለቃት ግንባሯ የተመታችው ወደ አሁንም እዚያ ቅጠሉ ጠጋ ትላለች ስትመታ ትመለሳ ይሄ ማለት የእንስሳ ነው ሰው ሲነግሩት ሰው ጥባቂ የሚያስፈልገው እንስሳ ነው አማ አማ البشر ሰው ማለት لا أن تعبد الله كأنك تراه فإن لم تكن تراه فإنه يراك لا يمكن لا يمكن فأي الفريقين أحق بالأمن إن كنتم تعلمون هذا مقام المناظرة لا طلب التحقيق على سويه قد اختلف المفسرون في هذا المقام هل هو مقام نظر أو مناظرة فروى ابن جرير من طريق علي بن أبي طلحة عن ابن عباس ما يقتضي أنه مقام نظر واختاره ابن جرير مستدلا بقوله لئن لم يهدني ربي والحق أن إبراهيم عليه السلام كان في هذا المقام مناظرا لقومه مبينا لهم بطلان ما كانوا عليه من عبادة الهياكل والأصنام إيه فلما رأى القمر فلما رأى فلما جن عليه الليل قال አንስቶ ካለው አንስቶ እስካሁን ድረስ ያለው ነገር ምንድነው እውነት ኢብራሂም ተጠራጥረው ነው ወላ ሰዎቹን ወርደው ዝቅ ብለው እያወያዩቸው ነው ማን ነው የገባው ይሄንን የሚነግረኝ በደንብ ማስረዳት የሚችል እያሳዩአቸው ነው የራሱ አላህ ተፈቅዶ የነበረው ይሄ ካፋይ እስቲ በሌላ አባባል ሌላ የሚገልጽልኝ ማን ነው ይሄ የኢብራሂም አሁን ያለው ታሪካቸው ምን እያረጉ ነው فلما أفل قال لا أحب እስከዚያ ድረስ ግን እስከሚገባ ድረስ ኮከብ ሲገዙ ነበር እሳቸው የዚያች ቀን ሰዓት እያሉ ሀዛ ረቢ እያሉ ሀዛ ረቢ ኢብራሂም የቁል ሀዛ ረቢ አላለም ቁርአን ብሏል አላለም እና ሀዛ ረቢ ካሉ እንዴት ጌታ ማለት አይደል ቢመለክ ይሄ መመለክ ይሄ ነበር የሚገባው። አሳዩና ከፀሐይ የበለጣላችሁ ወይ ነው አይደል? አዳ ሀዳ ረቢ እንዴት ነው? አንድ ሰሃቢ እኮ እንደዚህ ያለ እንትን ሰርቷል። እንደዚህ ያለ ፊልም ሰርቷል ማን ነው የሰሃቢውን ታሪክ የሚነግረኝ ራሱ ይሄንን የመሰለ እ ምን አረገ አዎ ሱብሃንአላህ ይሄ ሰሃቢ ምንድን ነበር ታሪክ የሰራው መሰለህ ይሄ ሰሃቢ ምን ነበር ያደረገው ተናግሯል። ሰውየው መስማት አለባችሁ አለ ሙጊረት ብኑ ሹዕባ ሙጊረት ብኑ ሹዕባ ከአንድ ጓደኛው ጋራ ፋርሶችን እንዳሸነፉ ጣዖታቸውን ሊያፈርስ ሄደ። ያው ተሸንፈዋል። ግን እኛ መቼም ምን መክራችሁ የወንድምነት ምክር እንምከራችሁ አሏቸው። ምን ይሄኛው በተለይ ከባድ ስለሆነ ባትነኩት ይሻላል አሏቸው። እንዴት ኦ ይህ አይቀመስም እሳት ነው አሉ ነው አዎ ምንም አይደለም እናያለን አሉ በኋላ ለጓደኛው ምን አለው ቆይ እንግዲህ የመጨረሻ ነው ማሳፍራቸው አለ ሙጊራ እንዴት አድርገህ አንተ ዝም ብለህ ይችላል እሺ ከዚያ ሄደ ጥልቆውን ያዘር ይማታ ሄደና ከዚህ አንድ ጊዜ መታና ወደቀ ወደቀና ሲንፈራፈር ሳቋ አላልናችሁም ሰራችለት እንደኛ እኛ መስለ ነው ማንንም እየጨፈጨፈ ማለፍ ለምዶ አቀምሰችው አለ ተንፈራፈረ ሰው ከዛ ቀን አለ እንዴት አያችሁ አላቸው ይሄው ሰው ይያልና ነው እህ والله ምንም አልሆንኩም አላቸው ይሄው ላፈርሰው ነው በቃ ጀመሩ አለ አፈራረሳት እንደፊታቸው መሞከሩ አይደል አረገች እንደብለው ብለው እኮ ነው እነሱ ሰዎቹ አይተው ያ በተግባር ሲፈርስና ምንም ነገር ሳይሆን ሲያዩት የመጨረሻ ከውስጣቸው እንዲወጣ ነው አንድ ሰሃቢ ሁለት ናቸው ልጆቹ አባታቸው አልሰልም አለ ቢሉት ማስረጃ ቢያመጡለት ቁርአን ቢነግሩት ሐዲስ ቢነግሩት ለነብይ ቢነግሩት አይሰማም የሚያመልከው ጣዖት አለው የሚያስቀምጠው የሚስመው የሚያጥበው ምናምን የሚሸከመው አንድ ቀን ወሰዱና የሆነ ቦታ ላይ ቆሻሻ ላይ ጣሉ ጠፋ ተባለ ኧረ ጌታ አፋልጉኝ ጌታ ጠፋ ተብሎ ሲፈለግ ሲፈለግ ሲፈለግ ተገኘ አገኘን ለአባ እያሉት የት አገኛችሁት ነው ና ይዋሉት አሳዩት ብሎ ለማንኛውም ከዛሬ በኋላ አይለምድም ተብሎ ተመልሶ ተጣጥቦ ገባ። አሁንም ይሳለመዋል። ኧረ እነህ ሰው ያው የማይመለስም ብለው እንደገና ወስደው እዚያ ውሾችና ምኖች ቀበሮች የሚሸኑበት ቦታ አረጉለት። ጠፋ ደመ ዛሬም ጠፋ እኮ ያ ነገር አለ። በቃ እንግዲህ እንፈልገው ተብሎ ሲፈለግ እንዳጋጣሚ ውሻ ሸንቶበት ምናምን ምናምን አገኘ። ናና ዛሬ አንተውይና አንሳ እንጂ እኛ እናነሳለን ማለት ሻዩ አሳዘነው አስጠላው ናቀው አረቡን የቡሉ ሰዕለባኑ አለይ ጌታ ሆኖ ቀበሮና ውሻ የሚሸናበት አምላክ ነው ያስኩት ማለት ነው ከዛ በኋላ ለቀቀላቸው አዎ አንዳንድ ጊዜ የሆነ የሚንከባከቡት አለ አይደል ጀበናው ምናምኑ ቆሌው ምናምን ብለው እስቲ ፊት ለፊታቸው እሺ ይሄ ጀበና ይፈልገው ያርገኝ ብለ አጠገባቸው እስቲ ጀበናው ፍቀጅልኝ እኔ እገዛልሻለሁ አንድ ነገር ካረገኝ እንደውም ሌላ ነው የምገዛልኝ ስበረው ፊት ለፊት ምንም የለም አንዳንዱ ግን ሄዶ ተንደርድሮ ሄዶ ይሰብራል አ ተንደርድረህ ሄደ ከሰበርክማ ጠብ ነው አሳምነ ነው ይሄ ይሄ ጭቃ እኮ ነው ገበያ ሄዳ እኮ ገዝታ አምጥታ ነው አንደ የምታደርገው እና መቼ ነው ሲጠቁር ነው በጣም እሳት ሲበላው ነው የምታመልከው በአዲስነቱ እንኳን አልተመለከም ወድቆ ሲሰበርስ ተሰብሮ ያቀም ጀበና ይጣላል አሻዱ እና ጀበናው ይባላል ጀበናው ተሰበረ ጀበናው ተሰብሮ ጀበና ልገዛ الذين آمنوا ولم يلبسوا إيمانهم بظلم أولئك لهم الأمن وهم مهتدون እነዚያ በአላህ በትክክል ያመኑና በእምነታቸው ምንም ነገር ግፍ የሚባል ያልጨመሩበት ሰዎች أولئك لهم الأمن ሰላም ማለት ለነሱ የሚገባቸው እነሱ ናቸው وهم مهتدون لم يلبسوا إيمانهم بظلم ሲወርድ ሶሐባዎች በጣም ተላቀሱ ይባላል አሳሰባቸዋል ለምን ሲሏቸው እንዴ እስካሁን ድረስ ታዘን ስገዱ ተባልነ ሰገርነ እመኑ ተባልነ አመነ ጾሙ ተባልነ ጾምነ ዛሬ ግን لم يلبسوا إيمانهم بظلم التنوين للتنكير للتقليل ظلم ما تنشم بهن ولو قليلا تنشم بهن ظلم يالجمروا سيدي من منا لم يظلم نفسه من منا لم لم يلبس إيمانه بظلم አሁን ይሄም ማንችለው ነው አሉ لا ይሄ ማለት አይደለም አሉ ነቢ አለይሂ ሰላቱ ወሰላም ሄደው ጠየቋቸው እኮ እና አቡበክር ሄደው ጠየቋቸው ነቢ አለይሂ ሰላቱ ወሰላም ወረሱል ማዛ ቃል ይሄ እንደዚህ ዙልም የተባለው እዚህ ላይ كما قال العبد الصالح يا بني لا تشرك بالله لقمان وإذ قال لقمان لابنه وهو يعظه يا بني لا تشرك بالله ليه إن الشرك لظلم عظيم ይሄ ነው እዚህ ዙልም የተባለው እንጂ ዙልም ይቺ ሀሜቷ ውሸቷ ነገሮች እንደዚህ ያሉትም ያላደባለክ ማለት ከሆነ ሀለክና ጀሚዓን ማንም የሚድን የለም روى البخاري عن عبد الله عبد الله بن مسعود قال لما نزلت ولم يلبسوا إيمانهم بظلم قال أصحابه وأينا لم يظلم نفسه فنزلت إن الشرك لظلم عظيم روى الإمام أحمد عن عبد الله قال لما نزلت هذه الآية الذين آمنوا ولم يلبسوا إيمانهم بظلم شق ذلك على الناس سوت كذبدات فقالوا يا رسول الله أينا لم يظلم نفسه قال إنه ليس الذي فاعلون إن أنت على كتائنا ذا للم ألم تسمعوا ما قال العبد الصالح يا بني لا تشرك بالله إن الشرك لظلم عظيم إنما هو الشرك ولم يلبسوا إيمانهم بظلم أولئك لهم الأمن أولا سيدا شرك نزعنا وينوا وطياك أولا شركنا وشبال قلل لنا لا رأي شركسها الحمد لله بلن ما رأينا ተዒሳ አብዱ ዲርሃም ተዒሳ አብዱ ዲናር የግድ እኮ ታቦት ሂዶ ማምለክ አይደለም እኮ ሰሊብ መጫን እኮ አንገት ላይ መጫን አይደለም ሽርክ ማለት هناك آلهة تعبد من دون الله الشهوة أفمن اتبع هواه أضله الله على علم من يتبع الهوى من يعبد الدرهم من يعبد الدينار من يعبد الخميصة كما قال الحبيب صلى الله عليه وسلم تعيس عبد الدينار تعيس عبد الدرهم تعيس عبد الخميسة تعيس وانتكس ወርቅና ብር አምላኪዎች ከሰሩ ማለት ነው የብርና የወርቅ አምላኪዎችም አሉ የብር የፋሽን አምላኪዎች አሉ ስሜታቸውን የሚከተሉ አሉ የግድ ቤተክርስቲያን መሄድ አይደለም መክፈር ማለት የግድ ቀብር ሄዶ ቡና ማፍላት ብቻ አይደለም ለፋሽንም የተገዛህ ከሆነ ለስሜት የታዘዝክም ከሆንክ ያ አምልኮት ስጋት አለ ስልጣን የሚባል አለ ተፈጥሮ የሚባል አምላክ አለ ሰው ማያውቀው ስልጣኔ አምላክ ሆኖ ስልጣኔን የሚቃወም ይላል ወትልከ ሑጀቱና አተይናሃ ኢብራሂም እነዚህ ማስረጃዎቻችን ናቸው ለኢብራሂም በህዝቦቻቸው ላይ እንዲያቀርባቸው የሰጠናቸው ማስረጃ ናቸው ነርፈዑ ደረጃት መን ነሻ نرفع درجات درجانا እናሳድገዋለን من نشاء ከመካከሉ የፈለግነውን ኢብራሂም ልጁን እናሳድገዋለን አባቱን ዝቅ እናረገዋለን የአንድ ልጅ የአንድ ሰው ልጆች ሆነው አንዱን ከፍ አንዱን ዝቅ እናረገዋለን ማለት ነው ኢነ ረበከ ሐኪሙን ዓሊም ያንተ ጌታ ጥበበኛ ነው من حكمته عز وجل يرفع من شاء ويضع من شاء عليم بمن يستحق ذلك ያን የሚገባው ያን ማድረግ ለማን ለማን እንደሚገባው እሱንም ያውቀው አላህ سبحانه وتعالى إن ربك حكيم عليم أي حكيم في أقواله وأفعاله عليم بمن يهديه ومن يضله وإن قامت عليه الحجج والبراهين إن الذين حقت عليهم كلمة ربك لا يؤمنون ولو جاءتهم كل آية حتى يروا العذاب الأليم ولهذا قال هنا إن ربك حكيم عليم ووهبنا له إسحاق ويعقوب كلا هدينا ونوحا هدينا من قبل أزيل إناكم إن شاء الله جزاكم الله خير وبارك الله فيكم ووفقني الله وإياكم لما يحب ويرضاه إنه نعم المولى ونعم المجيب والسلام عليكم ورحمة الله وبركاته